በሀገር ውስጥ ስራ ከመጀመሬ በፊት በኢደል አድሃ በዓል አጋጣሚ ወደ ቤተ መንግስት ጃንሆይን እንኳን አደረሱ ለማለትና እጅ ለመንሳት ካመሩት ሙስሊሞች ጋር ሄጄ ለመጀመሪያ ጊዜ ግርማዊ ጃንሆይ ፊት ንግግር አደረግኩ። ንግግሩም ያተኮረው በአንዳንድ መስሪያ ቤት የእስላም ሰራተኞች የሚገኙበትን ስም በመጥቀስ እንደ የማስታወቂያ ሚኒስቴር፣ ፍርድ ሚኒስትርና ወዘተ የመሳሰሉትን ጠቅሼ በግርማዊነታቸው ዘመነ መንግስት የነበረውን የእኩልነት አመራር በአጭሩ ጠቀስኩ። ከኔ ንግግር ይልቅ የግርማዊነታቸውና በቦታው የነበሩትን ባለስልጣኖች አድናቆት ያተረፈው የአቶ ፊታውራሪ አመዴ ለማ በዚሁ በዓል አጋጣሚ ያደረጉት ንግግር ነው። አቶ አመዴ ለማ ለመጀመሪያ ጊዜ ከወሎ ጠቅላይ ግዛት ተመርጠው የመጡ የህዝብ እንደራሴ ካባቸውን ደርበው አላህ በሰጣቸው መልካም አቀራረብ ያደረጉት ንግግር የግርማዊነታቸውን ብቻ ሳይሆን የሁሉንም አድናቆት አተርፎላቸው ነበር። ግርማዊ ጃንሆይ ከውጭ ሀገር ጉዞ ወዲያው እንደተመለሱ ስለነበር ጉዞውን አስመልክተው አቶ አመዴ ያደረጉት ንግግር የግርማዊነታቸው መልካም አስተሳሰብ የምዕራብንና የምስራቅን ወለምታ አሽተው ለዓለም ሰላምና ጸጥታ ጥበቃ ያደረጉትን መልካም ጥረት አጉልተውና አሳምረው ስላቀረቡ የጃንሆይ ደስታ ፊታቸው ላይ በጉልህ ይታይ ነበር። ስለዚህ በበዓሉ የነበሩት ባለስልጣኖችና ሽማግሌዎች ለስላሳ መጠጥና ለብስኩት ግብዣ ወደ ቤተ መንግስት እንደገቡ ልዑል አልጋ ወራሽ ክቡር አቶ አህመድ ለማን ከወሎ የመጡ የህዝብ እንደራሴ መሆናቸውን ጠቅሰው ያስተዋውቃሉ። በተፈጥሮ የተሰጣቸውን የንግግር ችሎታ በዘመኑ ቴክኒክ ለማነጽ ወደ እንግሊዝ ሀገር እንዲሄዱ የሚል ሐሳብ ከግርማዊነታቸው ይሰነዘራል። አቶ አመዴ ለማ ግን የብዙ ልጆች አባት መሆናቸውን ይጠቅሳሉ። ለልጆችህም እኛ አለን የሚል መልስ ይሰጣቸዋል። ሆኖም ከህዝብ እንደራሴነት ወደ ተማሪነት መዛወር አልታያቸውም መሰል የህዝብ እንደራሴነትን መርጠው በዚሁ ረግተዋል። ለአንድ ህዝብ አንድ ህግ ከፍ ብሎ የተጠቀሰውን ያነሳሁት ለክቡር አቶ አመዴ ከአላህ የተሰጣቸውን መልካም አገላለጽ ለመጥቀስ ብቻ ሳይሆን በዚያ ጊዜ አንድ ህግ ለአንድ ህዝብ በሚል አስተሳሰብ የሸሪዓን ፍርድ ቤትና ህጉን ለመሻር በአቶ አምደ ሚካኤል ደሳለኝ የፓርላማ አፈጉባኤ የሚደረገውን ጥረት በድምጽ ብልጫ ለመሻር ስላልተቻለ በፓርላማ ውስጥ የነበሩት ሙስሊም አባሎች ድምጽ በሚሰጥበት ጊዜ የነበራቸው እድል ከስብሰባው በክቡር አቶ አመዴ ለማ ቀደምትነት ከጉባኤው መውጣት ነበር። በዚያ ጊዜ ፓርላማ ውስጥ የነበሩት ሙስሊም አባላቶች ቁጥራቸው በጣም አነስተኛ ወደ አርባ የሚሆኑ ከመሆናቸውም በላይ በተለይ ከኤርትራ የመጡት የቋንቋ ችግር ስለነበረባቸው ክቡር አቶ ለማን ክቡር አቶ አህመድ ለማ በሚል ስም እየጠሩ የሁሉንም ሀሳብ አላህ በሰጣቸው መልካም አነጋገር እንዲገልጹ ይደረግ ነበር። ስለዚህ ከተጠቀሰው ንግግራቸው በኋላ ከግርማዊ ጃንሆይ ወደ እንግሊዝ ሀገር እንዲሄዱ የቀረበላቸው ሀሳብ ለጊዜው ከፓርላማ አካባቢ ለመራቅ እንጂ በእውነቱ እንዲማሩ እንዳልሆነ የሚያጠራጥር ጭምጭምታ ይሰማ ነበር። የሸሪዓን ፍርድ ቤት ለማስወገድ ስላልተደፈረ ህጋዊ ባልሆነ ህልውና ተንጠልጥሎ ማስቀረትና በፍትሐ ብሔሩ ህግ ብቻ እንዲሰራ ተደርጎ ነበር። ስለዚህ በኢህአዴግ ዘመነ መንግስት ከሸሪዓ ፍርድ ቤት የተሰጠን ፍርድ በይግባኝ ለፍትሐ ብሔር ፍርድ ቤት ቀርቦ ፍርድ ቤቱ ከሸሪዓ የተሰጠው ፍርድ በህግ ተቀባይነት የለውም። ምክንያቱም ሸሪዓ ፍርድ ቤት ራሱ ህጋዊ ህልውና የለውም በማለት ከሸሪዓ ፍርድ ቤት የተሰጠውን ፍርድ ሰርዞታል። በዚህ ጊዜ እስላም የሆነው ሁሉ ስሞታውን አሰምቶ ጋብቻንና ውርስን የሚመለከት ጉዳይ በሸሪዓችን እንዲሁም በማለት ሐሳብ ስላቀረቡ እነሆ በአሁኑ ህገ መንግስት በእስልምና ሃይማኖት ህግ ወይም በባህል ልምድ ባለ ጉዳዮቹ እንዲዳኙበት ከፈቀዱ በዚሁ መሰረት እንዲሰራበት ሕገ መንግስቱ አጽድቆታል። እዚህ ላይ የተነሳ ቅሬታ ቢኖር ባለጉዳዮቹ ከፈቀዱ የሚለው ገደብ ነው። ምክንያቱም አንድ ግለሰብ የፈለገውን ሃይማኖት የመከተል መብት አለው። ግድ እስላም ወይም ግድ ክርስቲያን መሆን የለበትም። ነገር ግን አንዱን መርጦ ከተቀበለ በኋላ የሃይማኖቱን ግዳጅ ለማፍረስ ከፈቀዱ በሚል አነጋገር ህጋዊ በር መክፈት ከሚሰጠው ጥቅም ጉዳቱን ያመዝናል። አለመግባባትንም ይፈጥራል። በተለይ ጋብቻ የሚፈጸመው በባልና በሚስት ስምምነት በውልና በኮንትራት ስለሆነ ይህ ውል ሁለቱንም ወገን እንደሚያስገድድ በሕግ የተረጋገጠ ነው። ሆኖም ውሉ እንዲከበር ከማድረግ ፈንታ ለአንዳንድ እምነተ ደካማ ለሆኑ ሰዎች ህጋዊ በር ከፍቶ መተው በውሉ መሰረት እስከ መጨረሻው እንዳይፈጸም ህጋዊ ማምለጫ መስጠት ቅሬታ ፈጥሯል። እውነቱ ከተፈለገ ግን ውለታው መከበር አለበት። በዚሁ ላይ መርጋት የውለታን ከባድነትና በቃል መገኘት እንዲከበር ማድረግ ተገቢ ነው። ህጉም ይኸው ነው። እዚህ ላይ በሸሪዓ ፍርድ አልዳኝም የሚል ወገን ካለ በእውነቱ እስላም አይደለም። ይህ የሸሪዓ ፍርድ ቤትና የሸሪዓ ህግ ጉዳይ በቀላሉ የሚታይ ጉዳይ አይደለም። ብዙ ውዝግብ ማስከተሉ የማይቀር ስለሆነ በትኩረት መታየትና የማያዳግም ውሳኔ ቢሰጠው ቅሬታውን ሁሉ ለማስወገድና መልካም መፍትሄ ለማስገኘት ይችላል። በአሁኑ ጊዜ እስላሞች የማይገኙበት ሀገር ስለሌለ በዚህ ረገድ አብዛኛዎቹ በሚጠቀሙበት ዘዴ መጠቀም ሊረዳ ይችላል፣ ቅንነትም ያመለክታል። የውጭ ጉዳይ ሚኒስትር መቀጠር ወደ ኢትዮጵያ እንደተመለስኩ እንደ ኤሮፓውያን አቆጣጠር በ1957 በትምህርት ሚኒስቴር አማካኝነት ከውጭ ሀገር የሚመጡ ተማሪዎች እንደየትምህርት አይነታቸው ለስራ ለመመደብ ለተቋሙ ቦርድ የሚፈለገውን ዶክመንት አቅርቤ ስራ እንዲሰጠኝ ጠየቅኩ። የትምህርቱ አይነት ህግ ስለሆነ በፍርድ ሚኒስቴር ውስጥ ተመድቤ እንድሰራ ነበር። የኔ ዝንባሌና ፍላጎት ግን በውጭ ጉዳይ ሚኒስቴር መመደብ ነበር። ስለዚህ በውጭ ጉዳይ ሚኒስቴር የፕሮቶኮል ሹምና የመካከለኛ ምስራቅ ክፍል ኃላፊና የቦርዱም አባል የሆኑትን ክቡር ልጅ እንዳልካቸውን አናግሬ በውጭ ጉዳይ ሚኒስቴር ውስጥ ስራ እንዲሰጠኝ ጠየቅኩ። ለመካከለኛው ምስራቅ ክፍል የአረብኛ ቋንቋ የሚያውቅና ትርጉም የሚሰራ ያስፈልጋል በማለት ውጭ ጉዳይ ሚኒስትር እንዲቀጠር ቦርዱ እንዲስማማ ያደርጋሉ። ወዲያውኑ ጥቅምት ሁለት ቀን 1950 ዓ.ም ምህረት ስራ ከጀመርኩበት ቀን ጀምሮ 450 ብር እየተከፈለኝ በውጭ ጉዳይ ሚኒስትር መካከለኛ ምስራቅ ክፍል ረዳት ሆኜ እንድሰራ ይወሰናል። በዚሁ መሰረት የሚሰጠኝን ስራ በተቻለኝ መጠን ለማከናወን በምጥርበት ጊዜ በካይሮ በሚደረግ የአፍሪካ Solidarity Conference ከአቶ ተሰማ ኢቢዶ ከሚባሉ የገንዘብ ሚኒስቴር ባልደረባ ጋር የስብሰባው ተካፋይ እንደሆነ ይወሰናል። ለጉዞ የሚያስፈልገውን ዝግጅት እንዳደርግ አምስት መቶ ብር ይሰጡኛል። ጉዳዩ በዚህ ላይ እንዳለ በድንገት ክቡር ብላታ ዳዊት ዕቁብ አግዚ አስጠርተው የአንተ መሄድ ቀርቷል፣ የወሰድከውን ብር መልስ፣ በአንተ ምትክ አቶ ተሾመ ኃይለማርያም የሚባል ሰው ተመርጧል ሲሉኝ ምክንያቱን ለማወቅ ብሞክር ምንም መልስ አልተሰጠኝም። የተሰጠኝን አምስት መቶ ብር ለመመለስ አልችልም። አንዳንድ የሚያስፈልገኝን ልብስ ገዝቼበታለሁ ስላቸው ከደሞዝህ እንዲቆረጥ የሚል ትዕዛዝ ለገንዘብ ያዡ ክፍል አስተላለፉ። በዚህ ሁኔታ ከፍ ያለ ቅሬታና ሀዘን ተሰማኝ። ይህ ቁስል ከመሻሩ በፊት ከጅዳ የተላከ ሚስጥራዊ ሪፖርት ጉዳዩን አጥንቼ ፍሬ ነገሩን ለአለቃዬ ለልጅ እንዳልካቸው እንዳቀርብ ተሰጠኝ። ሪፖርቱን አጥንቼ ሐሳቡን ባጭሩ አዘጋጅቼ ለአለቃዬ ሳቀርብ ክቡርነታቸው ሚስጥር የሚለውን ቃል ሲመለከቱ ቆጣ ብለው ማን ነው ላንተ ይህንን ፋይል የሰጠህ ብለው ይጠይቁኛል። የመዝገብ ቤት ሰራተኛ የሚል መልስ ሰጠሁ። በል እዚህ ላይ አስቀምጥና ሂድ አሉኝ። ቢሮ ገብቼ ቁጭ እንዳልኩ የመዝገብ ቤቱ ሹም አቶ መኮንን መጥተው አቶ አብዱላሂ ያንን ፋይል የሰጠህ ማን ነበር ብለው ይጠይቁኛል። አንድ የመዝገብ ቤት ሰራተኛ ነው፣ ግን ማን እንደሆነ በእርግጥ አላስታውስም አልኳቸው። ከዛን ጊዜ በኋላ ከመካከለኛ ምስራቅ ክፍል ወደ የተባበሩት መንግስታት ክፍል ተዛውሬ እንድሰራ ተወሰነ። በዚህም ክፍል ውስጥ የተወሰነልኝ ስራ ከድርጅቱ ቅርንጫፎች ለሚላኩ ደብዳቤዎች ሸኚ ደብዳቤዎች እየጻፍኩ የክፍሉን ኃላፊ እያስፈረምኩ መላክ ብቻ ነበር። ለምሳሌ ከዓለም የጤና ጥበቃ ድርጅት፣ ከዓለም የእርሻና የምግብ ድርጅት ወዘተ የሚላኩት ደብዳቤዎች በውጭ ጉዳይ ሚኒስትር አማካኝነት ጉዳዩን ለሚመለከታቸው መስሪያ ቤቶች ለሚላኩት ደብዳቤዎች ሸኝ ደብዳቤዎች ማዘጋጀት ነበር። በዚህም ሁኔታ የተሰማኝ ከፍ ያለ ቅሬታና ሐዘን ነበር። እምነት የማይጣልብኝ መሆኔና ለመዝገብ ቤቱ ሹም ብቻ ሳይሆን ለስራ ጓደኞቼ ሁሉ ሚስጥር ነክ የሆነ ነገር ሁሉ እንዳያካፍሉኝ በምስጢር ሳይነገራቸው አልቀረም። ይህንን ምስጢር ወዳጅነታችን እየበረታ ሲሄድ አንዳንዶች ገልጸውልኛል።